ባለፈው ሳምንት በምዕራፍ ሁለት በየኛ ድራማ ለምለም መቼስ አንቺና ባልንጀሮችሽ ገንዘቡን ስላሰባሰባችሁ ምን ብዬ እንደማመሰግናችሁ አላውቅ እማ ደስ እያለን ያደረግ ነው ሜላት ምን ያህል እየረበሽኩሽ እንደነበር አልገባኝም ነበር ሳራ ባየለ እንዴት እንደተሰቃየች ሳይ እኔ በአንቺ ላይ ያደረግኩት ከሱ ምንም እንደማይለይ ይገባኝ ስለዚህ ባክሽን ይቅርታይን ተቀበይኝ አኔል ምን ሆነ? ባዩሽ እማዬ፣ ወይኔ ወይኔ ወይኔ ባዩሽ፣ ውድቅትና መነሳት አቃተተባኝ። አባዬ አንሳት፣ ቶሎ ቶሎ አንሳት። ልጆች ልጆች፣ ቶሎ ሂዱና አቶ ወንድሙን ጥሩት። አሁኑን አሁኑን ሄዱ። እሙ ከንግድ ትርኢቱ ላይ ካገኘ ነው ገንዘብ ላይ የተወሰነው ለሁለታችሁ ልንሰጣችሁ ተስማምተናል። ይሄማ በፍጹም አይሆንም። ለሊ ገንዘቡ እኮ የእናትሽ መታከሚያ ነው። እማዬን አዲስ አበባ ወስዶ ለማሳከም በቂ ገንዘብ ይተርፋል። Lem lem. Ya lu siete sarà sa un'ante bella? Ma io li sarà battuto lei mettut. Indi? E ya le casuna? Bayı demiş. Bakın kardeşim halinde kino. Ligazam. የኛ It always seems impossible until it is done. እንዴ እሙዬ ምን እያደረግሽ ነው? ለእንግሊዝኛ ፈተና እየተለማመድኩ ነው መስዬ። <coughs> It always seems impossible until it is done ታስቀልሽ ግን ማለት ነው? ሁሉን ነገር እስከምታደርጊው ድረስ ከባድ ይመስላል ማለት ነው። ኔልሰን ማንዴላ ናቸው ያሉት። አስተማሪያችን ነው ደጋግሞ ሲሉት የሰማሁት። ግን መስዬ፣ እውነት ለመናገር ከሆነ አባባሉን ስለምወደው ነው እንጂ ፈተና ላይ እንኳን የሚመጣ አይመስለኝም። ቆይ ነው የተሙሉ ልሞክረው። እሺ it seems እኔ ልበልልሽ it always seems impossible ኧረ ቀጥሉ ቀጥሉ እንጂ ጋሻው መጣ ብላችሁማ ይሄ አርቴ ቡርቴያችሁን ማቆም የለባችሁ። አባዬ እንግሊዘኛዬን ለማሻሻል እየተለማመድኩ ነው። እንግሊዘኛ ምን ሊረባሽ? ያው ዩኒቨርሲቲ ስገባ ይጠቅምኛለሁ። ዩኒቨርሲቲ ስገባ ቤዘኛ ነሽ እባክሽ። ደግሞ ማን ነው እዚህ ዩኒቨርሲቲ ትገቢያለሽ ያለሽ? አልቀረብሽም። እኔ ደግሞ እሱ ቢያምንብኝም ባያምንብኝ ትምህርቴን ጨርሼ ስራ ይዝና ለማየ ቤት እገዛላታለሁ። አረሙዬ ዝም በይ እንዳይሰማሽ። ሄዷል እባክሽ። ይልቅ እኛም ትምህርት ቤት እንሂድ እንዳይረፍድብን። ደህና ደርስ ሜላት። አይ ነው ለዛሬ ማታው ዝግጅት ጓጉቻለሁ። የ25 ዓመት የትዳር ጉዞ በጣም ይገርማል። አዎ የማሚና ዳዲ ፍቅር አልተቻለም እና ከ25 ዓመት በኋላም ፍቅራቸው አልቀዘቀዘም ነው የምትይ? አዎ። እንዴት ደስ ይላል። እናንተ ዝግጅቱ ላይ ዘፈን ታቀርባላችሁ? አዎ፣ ምሳሳ ላይ ለመጨረሻ ጊዜ እንለማመድና ከዛ ለእንግዶቹ እንዘፍናለን። ግን ለምለም አትኖርም። ምን ታርግ ብለሽ ነው? ለመሆኑ ግን እሷ እንዴት ናት? ያው ቤት ውስጥ በስራ ተወጥራ ነው የምታሳልፈው። ትምህርት ቤት ያመለጣትን ደግሞ እኛ ቅዳሜና እሑድ እንወስድላታለን። ጎሽ፣ ጥሩ አረጋችሁ። በይ ወደ ቢሮ ልሂድ። እሺ፣ ቻው teacher። ቻው። ለምለም ለምለም ለምለም፣ በሀሳብ እኮ ተብከነከንሽ። የእናትሽ ነገር ነው አይደል? አዎ አንዴ የጠረኩትን አፍሼ የመጣው ደግ ለምለም ለምለም፣ ምን ፈለግ? ውሃ ገና ቦና አልሄድኩም። ትንሽ ታገስ እንዴ። እኔ አሁን ነው የምፈልገው። ስራ ይዤ እያየኝ አደል እንዴ? እስከ ጨርስ ሂድና ከክ እንዴ ጋር ግን ለምን አሁን ሄደሽ አታመጪም? ዳንኤል ስራ አታስፈታኝ እንግዳ እንደሚመጣ ታውቅ የለ። በቃ እንደውም ሲመቸኝ ነው ቀደም አሁን ሂድና ተጫወት። አይ ሳራ፣ አይ ሙዬ፣ አይ ሚላትላ አላ። ኡፍ ይህ በቀለ ደግሞ መጣ። ይጭ ሳራ ዝጊው፣ የሆነ ጋጋማ። እሱ እኮ ሰው ሁሉ በልቦ የሚያስበው ነው ጮክ ብሎ የሚናገር ሳራ የ teacher አየለ ናፍቆት አልቻልሽም ማለት መቼስ እዚህ የቆምሽው እሱን ለማየት ነው። በቀል አፍህን ዝጋ። ሲያስጠላ። አረ እንዴ! ምን ማለት ነው? ማንት ቅዳሜና ወይስ የሆነ የሚስጥር ቀጠሮ ነበራችሁ? ሳራ በቀለ፣ በእናትህ ዝንበል ያለ ፍላጎት መጎትጎት ምን ያህል አስቀያሚ ነገር መሆኑን አታውቅም። አንቺ ደግሞ ዝንበይ ሳራማ ባየለ መጠለፏን አለም ያወቀው ነው። <laughs> ስማ ጓደኛዬን ስትላት የነበረውን በሙላ ሰምቻለሁ። እሺ፣ ከአሁን በኋላ ግን ያልካትን ደግማለሁ ብትል ጭንቅላት ነው ሽንት ቤት ውስጥ ሞት። አንዳንቺ አይነቷን በቀላ ይፈራል ብለሽ ከሆነ ተሳስተሻል። ተከተል ሚሚ ሚሚ፣ ውሻሽን ያዥ ከዚህ ማን ነበረ ሲል ተከተል ተከተል። ተውሽ ተው ሚሚ፣ ውሻሽን ብታሳርፊ ይሻልሻል። አሾክብኛል። አንቺ ራሽን ታውቂ የለ ለሰው ወሬ ምን አስጨነቀሽ? ከሁሉም በላይ የመረረኝ ደግሞ አየለ ክፍል ውስጥ የሚያሽሟጠጠኝ ለዚህ ለዚህ ምንም ለማይደረግ ነገር ለወላጆች ለትምህርት ቤቱ መናገር ይጥቅሙ ምንድን ነው? ሰርታ መናገርሽማ ጠቅሙሻል። ሌላው ቢቀር አየለ የሚያስቸግርሽ ቀርቶልሻል። ደግሞ ዳይሬክተር ሰብለ በቅርቡ ትመጣ የለ የሆነ እርምጃ እንደምትወስድ አልጠራጠርም። አባዬ እኮ teacher ሽብሩን ለምን እስካሁን ምንም እርምጃ እንዳልተወሰደ ሊጠይቃቸው መጥቷል። ሳራ፣ ችግሩ እኮ አንዳንድ አስተማሪዎች እርስ በርሳቸው ይተጋገዛሉ። አሁን teacher ሽብሩ ከአንቺ ልክ የስራ ባልደረባውን ሌላ አስተማሪ ቢያምን ይቀላል። በእናታችሁ በቃ ወሬ ቀይርን፣ ጨነቀኝ። በሉ ኔሪድ ቻማንቲ፣ የምሳ ሰዓት የሙዚቃ ልምዳችን እንደተጠበቀ ነው አይደል? ስሙ፣ አንድ ልነግራችሁ የምፈልገው ነገር አለ። ምን ሚሚዬ? ቆይ ሚሚዬ፣ መጀመሪያ ግን ለእንግሊዘኛ ፈተና ቃላቶች እንድናስታውስ የፈጠርኩትን ዘፈን ልስፈንላችሁ። በጣም ነው የሚያስቀው። እሺ፣ ቃላትን ሰብስበው ትርጉም አስተማሪ መዝገበ ቃላት ነው ወይም dictionary። strong ማለት ጠንካራ እንዳይበረት ማይሰበር አለት። ፔሽንስ ዋሶ ኤቨር ሀፕን ትልቅ ትዕግስት ያለው የሚል እንድምታለው። ዋይዝ በአማርኛ ብልህ ነው እንደኛ ዲዛይር ተብሎ ከተጠየቃችሁ ምኞት እንደሆነ እንዳይጠፋባችሁ። ስታኒንግ ማለት ቆንጅዬ እንደሜላት ያስጀመራት ቆንጅዬ አይደለችም የሚል እኔ ባሪ ቪሌጁም ኔበሩ የመስከረ እንግዲህ በቃ በነገራችን ላይ በነገራችን ላይ village ማለት መንደር፣ ጎረቤትም neighbor። ለትንሽ ትልቁ knowledge ያስፈልጋል። ይህም ሲተረጎም እውቀት ነው ይባላል። ሚሚ እያላሳቀሽም እንዴ? እናንተ ትቀልዳላችሁ። እኔ የሆነ ነገር ልንገራችሁ እያልኩ አይደል? ሚሚ አንቺን ብትሆኝ በዘፈን መልክ እንግሊዝኛ መማር ትችያለሽ። አንቺን ብትሆኝ ማለት የፈለግኩት ማለት የፈለግሽው ገብቶኛል። ባክሽ ና ተከት እንዴ ሚሚ፣ ቆይ እንጂ ሚሚ። እኔ እኮ እንደዛ አስቤ አይደለም። ዛሬ ሚሚ ምን ሆናለች? ግን የሆነ ነገር ልትነግረን ፈልጋ ነበር። ምን ሆና ይሁን? በቃ ምሳ ሰዓት ላይ ለልምምድ ስንገናኝ እንጠይቃታለን። አዎ ሜላትን በዛው ይቅርታ ትጠይቂያታለሽ። እሺ አቶ ሽብሩ ያየለን ጉዳይ ለትምህርት ቤቱ ካሳወቅኩ ቆየ። ተመላልሽ የማናገርኩ ግን ምንም የተወሰደ እርምጃ የለም። አቶ ፈቃዱ ያለምንም ማስረጃ ዝም ብለን እርምጃ መውሰድ አንችልም ብዬዎታለሁ እኮ። ለትምህርት ቤቱም ክብር ማሰብ አለብን። ከልጄ ደህንነት ይልቅ የትምህርት ቤቱ ስምና ክብር ነው የሚያሳስብ ተማሪዎችን ስነ ምግባር ከጎደላቸው አስተማሪዎች የመጠበቅ ኃላፊነት እኮ አለብን። የሚገርመው ሳራ አሁንም አየለ የሚያስተምርበት ክፍል ውስጥ እንድትገኝ መደረጉ ነው። አቶ ፈቃዱ፣ እኔ አየለ ክፍል እንዲቀይር የመወሰን ስልጣን የለኝም። ለሱ ዳይሬክተር ሰብለ መመለስ እንዳለባት ደጋግሜ ነግሬዎታል። እኔ አጣርቻለሁ። እንደ ተወካይ ዳይሬክተርነትህ ጉዳዩን ለትምህርት ጽፈት ቤት ብታመለክት ሁኔታውን የሚያጠራ ኮሚቴ ይቋቋማል። ጭራሽ ይህንን ጉዳይ ከትምህርት ቤቱ አሳልፈን ለሌላ ልናሳውቅ፣ ለዚያውም ምንም መረጃ በሌለበት አይደረግም። እና ምንም አላደርግም ነው የምትለው? ይቅርታ፣ እኔ ከዚህ በላይ ምንም ላደርግ የምችለው ነገር የለም። ከዚህ በላይ ምን አረክና ነው ከዚህ በላይ የምትለኝ? ደግሞ ልንገርህ ጉዳዩ መፍትሄ እስከሚያገኝ እንደማንላቀቅ እንድታውቅ። ዳንኤል በጣም የሰለቸኝ። ለምለም እኮ ቦና አልሄደችም። ለምን ሄደን ውሃ እንቀዳላት? አዎ እንደውም እሷ ጓሮ ስለሆነች አትሄንም። በቃ ላንሄድ፣ ቀንብሽንም እንውሰዳል። እሺ ባሊ ነው ዩሚ ሰላም ነው? ምን ሆንሽ? ወይ ግርምሽ፣ አንዳንዴ ጓደኞቹ ዩኒፎርም ለብሰው ሳያቸው ቤት የሚወዳቸውና የሚጨነቅላቸው ሰው እንዳለ ሳስብ በቃ ያጣሁትን ሁሉ ያስታውሰኛል። አይገርም ከቤት አምልጬ የጠፋሁት ልክ የዛሬ አራት ዓመት ነበር በአስራ ሁለት ዓመቴ ቤተሰቦቼ ለዛ ጨካኝ ሰውዬ ስለዳሩኝ እስካሁን ይቅርታ ማድረግ አቅቶኛል። ህይወት የነበረኝ ተማሪ ነበርኩ፣ ጓደኞችም ነበሩ። አይዞሽ ሚሚ፣ በዚህ ቀን ሁሌም እናቴ ነው ማስቡ። በጣም ትናፍቀኛለች። እሷ ግን ታስበኝ ምናፍቃት ልጃቸው አይደለሽም እንዴ? ግን ሚሚዬ ለምን ሄደሽ አትጠይቂያቸው? አይገርምሽ? ያማ ያለቀለት ጉዳይ ነው። አሁን ህይወቴ እዚሁ ነው። አይዞሽ አይዞሽ ሚሚ፣ ደግሞ አዲስ ቢዝነስ ስትጀምሪ መሆኑን እንዳትረሽ። ግርምሽ፣ የአንተን ሱቅ ስጠብቅ የራሴ ቢዝነስ ቢኖረኝ ብዬ ተወዝውሼ ነበር። ግን የማይመስል ነገር ነው። ብር የለኝ፣ እውቀት የለኝ ደግሞ ቢዝነስ ጀምራለሁ ብዬ ማሰብ ሚሚዬ ተስፋ አትቁረጪ አንቺ እንደሆነ የምትሰሪው ነገር ሁሉ ይሳካልሽ እሱን ተወዋክ እባክህ የሞከርኩት ሁሉ እንደከሸፈ ነው ሁልጊዜ ጓደኞች አካባቢ ሲሆን ደግሞ በቃ ምንም እንደሌለኝ አስታውሳለሁ አይዞሽ አይዞሽ ለምለምዬ፣ አምጪው እሱን ልቀበልሽ። ግድ የለም ጥሩ ነሽ። በእኔ ይሁንብሽ። አንቺ ሂጅና ዘመዶችሽን አጫውቻቸው። እዚህ የመጡት እኮ አንቺን ለማጽናናት ነው። አውቃለሁ፣ ግን ግድ የለም ካልሽሽ። እንዴ ወንድሞችሽስ ውጪ ናቸው? አረ የሉ፣ እንዲያውም ካየኋቸው ቆየው ምን አይነት ጣጣ ነው። ትምህርት ቤት በወሰድኳቸው ኖሮ። እስቲ ሂጂ ልፈልጋቸው። አንቺ ከእንግዶቹ ጋር ቆይልኝ። እሺ ሂጂ። ዳንኤል ሰልፉ እንዴት ረጅም እንደሆነ አየው። በጣም ረዥም ናሸውደን ፊት እንግባ። እሺ አንተ ፊት ፊት ሂድ እናንተ ሰልፋችሁን ያዙ። ታያቸው እባክሽ፣ የሙት ልጆች ናቸው። ደግሞ ባል ይዛችሁ ነው የመጣችሁት። ጭፍየላችሁን ደግሞ ያዙ። ወደ ነጠላይን እኮ እየጎተተች ነው። አንቺ ቀኑ በይ፣ ቀኑ በይ ኑ ልጆች፣ እኔ ፊት ግቡና ውሃችሁን ይዛችሁ ሂዱ። ሳይደፋ ቤት መድረሱን እንኳን እንጃ። ማንቲ፣ ጥሩ አቀራረብ ነበር። አመሰግናለሁ ዳይሬክተር ሽብሩ። ሌሎቻችሁ በሚቀጥለው ክፍለ ጊዜ ታቀርባላችሁ። በሉ አሁን ወደ ምሳ። ሜላት፣ በኋላ እናንተ ቤት ስንሳ ላይ ነው የምንዘፍነው? ያው የተጋበዘው ሰው ሲሰበሰብ ነው። ፋሲልም እኮ ይመጣል። ችግር የለውም። እሱ እኮ ከተነጋገርም በኋላ ማስቸገር ትቷል። ለሊ ብትመጣ እንዴት ደስ ይል ነበር። ያለሷ እኮ ሙሉ አይደለንም። ሰማንያው ካለፈ በኋላ አብራን የመስፈን ስሜቷ ይመጣ ይሆናል። አይገርማችሁ teacher ሽብሩ አየለ ላይ ምንም አይነት እርምጃ አልወሰዱ። ግን ዋና የገረመኝ ነገር ለምለም ምን ሆና ከትምህርት ቤት ቀረች ብሎ እንኳን አልጠይቁ። የእናቷን መሞት ስላወቁ ይሆናለሁ። ብቻ ለማንኛውም ዳይሬክተር ሰብለ ተመልሳ እስከምትመጣ በጣም ቸኩያለሁ። ለለምለምም ዛሬ ያመለጣትን ቅዳሜ ይዘንላት እንዳለ። አዎ ሚሚ መጣች። አይ ሚሚ ሚሚዬ ሰላም ነው? ወይ ሽብሩ የሚባል ሰውዬ የመጨረሻ ነው የነጀሰው። ትምህርት ቤት ውስጥ የመዋብ ፍቃድ የለሽም ምናምን ይላል እንዴ? ዳይሬክተር ሰብሌ በአንዱ አባል እንድትሆኝና እየገባሽ ሙዚቃ እንድትለማመጅ ይፈቅዳልሽ የለ? እሱማ ነው። ግን ለነገሩ ሽብሩም እውነት አለው። እንዴት አቦርሹ? በቃ ሚሚ፣ ቅድም ስላስከፋውሽ ይቅርታ። ግን ምን ነበር ልትነግሪኝ የፈለግሽው? እኔ በየአመቱ በዚህ ቀን ይከፋኛል። ልክ የዛሬ አራት አመት ነው ከሀገር የጠፍቼ እዚህ የመጣሁት። አይዞሽ ሚሚዬ፣ በቃ ለዚህ ነው ክፍት ያለሽ። እናንተ teacher አየለ ወደኛ እየመጣ ነው። ባይኔ የእኛዎች እንዴት ናችሁ? እህ ሳራ teacher፣ ለእንግሊዝኛ ፈተናችን እየተዘጋጀን ነበር። ከሞን ለስኮንሳይደን ፊኒሽ ስታዲ okay good idea። ሳራ ጥሩ ውጤት ማምጣት አለብሽ። I know your potential more than anyone። ሲያስጣላ ደግሞ ከማንም በላይ ጉብዝናሽን አውቀዋለሁ ይላል። ሳራ አይጥ በእንግሊዝኛ ምን ነበር? ራት። አይሰማም። እስኪ ትንሽ ድምፅሽን ከፍ አድርጊና በይው። ራት። ጂብስ በእንግሊዝኛ ምን ነበር? ቻይና። ቀፋፊ ደባሪ ሰውዬስ ምንድን ነው በእንግሊዝኛ? እናንተ ሚሜት ሄደች እንዴ? ስትሄድ አላየዋትም። ክንዴ ባሉን በደንብ ያዝ በደንብ ይዤዋለሁ። አንተ እኮ ነው የምታፈሰው። እንደገና ተደፋ እንዴ? ቁጭ እናድርገው፣ እኔ ደክሞኛል። አንተ ነህ ባለ ያልከው። ጀሪካኑም ያዝ ነበረብን ስራውን ጨረሰችው። በኋላ ተመልሰን ሄደን እንግዳ። እኔ ደክሞኛል፣ ዝም ብለን ወደ ቤታችን እንሂድ። እሺ በቃ ቀጠር ቢያዝ ቤት ነው ሚሚዬ። ዛሬ አንቺን ፍለጋ ያልገባሁበት ቦታ የለም። እንዴ ነሽ ጩኒ? ችግኝ አምጥቼልሻለሁ። ችግኝ ከሆነ ጓሮ ነቅዬ ከናፈሩ ነው ያመጣውልሽ እንዴ ዛሬ ለአንቺ የአመቱ ደባሪ ቀን እንደሆነ አውቃለሁ። እንዴት አስታወሽ? እንዴት እረሳዋለሁ? እኔም እኮ የአመቱ ደባሪ ቀን አለ። አመሰግናለሁ ጩኒዬ። በደንብ የውስጤን የምትረጅኝ አንቺ ብቻ ነሽ። ዛሬ ማታ ለምን እኛ ጋር አትመጭም? ሌሎቹም ናፍቀውሻል። ሁልጊዜ ከተማሪ ጓደኞችሽ ጋር ነሽ። በኋላ አንድ ቃል የገባሁት ጉዳይ አለ። እሱን ሲጨርስ ግን እመጣለሁ። አሪፍ ይመችሽ። ልጆችዬ ቁጭ በሉና ብሉ። እሺ እትዬ፣ ጥሩ ነሽ። ለምለም ልትፈልገን ከወጣች ቆየች እንዴ? ትንሽ ቆየች። ይኸው እንዳውም መጣች። እናንተ የት ጠፍታችሁ ነው? እናንተን ፍለጋ እኮ ያልገባሁበት የለም። ውሃ ሊያመጡ በሆኑ ሄደው ነው። አንተ ክንዴ ስንት ስራ እንዳለብኝ እያወቅ እናንተን ፍለጋ መሄድ ነበረብኝ? ተያቸው ባክሽን፣ እኔ ሁሉን ነገር ሰርቼልሻለሁ። ይልቅ እንኪ ይህን ዳቦ አፍሻ አርጊ። አይ ይቅርብኝ። ምን ነው አይጣፍጥም ብለሽ ነው? አረ እኔ እንደሱ አላልኩ። ልክ እናትሽን አስመስዬ አጣፍጬ ነው የጋገርኩት። እንደ እናቴ በሉ ተማሪዎች መጽሐፎቹን ቦታቸው መልሱ። ደስታዬ፣ የለም የቸኩለሽ ነው እንደዚህ የምትጣደፊው? ቶሎ ቤት መሄድ አለብኝ። እማዬ ትጠብቀኛለች። ቆይ አንድ ነገር ይዤልሽ መጥቻለሁ። እየሄድን ስጠኝ ሄኖኬ። ቆይ እንዴ! እንኪ። ምንድን ነው? ክፈችዋ። ወይኔ የዳኛቸው ወርቁ መጽሐፍ ስራዎቹን እንደምታደንቂ ስለማውቅ አፈላልግ ያገኘውልሽ። በጣም ነው ማመሰግነው ይኖክ፣ በጣም ነው ማመሰግነው። እስቲ ግለጭው። ይህኛው ወረቀት ደግሞ ምንድን ነው? አንበቢ። ደስታዬ ሚስቴ እንድትሆኝ የዘውትር ምኞቴ ነው። ታገቢኛለሽ? የእውነትህን ነው ሄኖኬ? አዎ ደስታዬ እና ታገብኛለሽ? ታዲያ በስርዓቱ ሽማግሌ ላከ። ሽማግሌዎቹን አዘጋጅቻለሁ። <laughs> እንግዲህ መልሱን አብረን እንሰማለን። ጌታቸው እንኳን ደስ አለ። ለመሆኑ ይህን ያህል ዓመት እንዴት አድርገቻል? ቻልክ? <laughs> ሚስጥሩ ምንድን ነው? እባክህ ለምን ብዬ እነግርሃለሁ። አይ አንተ ለማንኛውም ችለህበታለህ። ሌሉ እንዴት ነው? ለመዝፈን ዝግጁ ናችሁ? ሚሚን እየጠበቅናት ነው። ዝግጁ ውስጥ ሆኖ ብቻ ንገሩ እንጂ። እሺ። ሰኒ፣ ሰናይት፣ እሙ ደስ አይሉም ግን ይህን ሁሉ ጊዜ በፍቅር አብረው መኖራቸው በጣም እንጂ ማንቲ። አይ ጀለሶች፣ ሚሚዬ እሰይ እንኳን መጣሽ። ዛሬ የምንዘፍነው ለወላጆቼ ቢሆንም ሁላችንም በልባችን ለምለምን እያሰብ እንስፈንሽ። እሺ እሺ። ዳዲ ተዘጋጅተናል። እሺ ሜሉ፣ አንድ ጊዜ እንግዶቻችን የእኔና የባለቤቴ የሰኔ 25ኛ ዓመት የጋብቻ በዓላችን ላይ ስለተገኛችሁ እጅግ በጣም ደስ ብሎናል። ልጃችን ሜሉና ጓደኞቿ አንድ ዘፈን ያቀርቡልናል። ሜሉ ganhou-se! በቀን ማይረታ እውቀት ነው የሴት ልጅ ውበቷ ጎረቤቱ እኛ ቤት ተጠርተን ነጠላና ጋቢ የኳዱ መተን በጎረቤቱ ፍቅር ሞቆ ቤቱ አቦልና ቱና በጣም ጎበዞች። ሰኒ ሰኒ የኔ ቆንጆ ነ አሁንስ የእነዚህ ፍቅር ስልችት ነው ያለኝ። መቼስ የሚዋደድ ቤተሰብና የሚፋቀሩ እናትና አባት በጣም እንደሚያሰለችው አልጠራጠርም። ባሉቻ እንዴ ሚሚ ሚሚ ቆይ እንጂ ኧረ ተንኮለኛ ነገር ነሽ። ያቻት ትመጣለች አላልኳችሁ? peace ነው ጀለሶች፣ ነው እንዴት ናችሁ? አለሽ እንዴ? አለው አለው። ጠፋሽ እኮ በጣም ናፍቃችሁኝ ነበር። ናቦ ነይ ዱቅ በይና የተገኘውን ቡሌ ተካፊያ ነይ ጋር። እሺ፣ ርቦኝ ነበር ሚሚ የት ጠፍተሽ ነው ግን? ከተማሪ ጓደኞቿ ጋር ነው። አዎ እባክህ፣ ብዙ አታጨናንቋት። ሰው ለመኖር ማድረግ ያለበትን ነው የሚያደርገው። በጩኒ አንቺ ሂጂና ማድረግ ያለብሽን አድርጊ። አሁን ቡሌው አይበቃም። እንዲሁም የሆነ ሰውዬ እየጠበቀች ነው። እሺ ሚካኤል ና አብረን እንሂድ። ጩኒ የት ነው የምትሄጂው? አትጨነቂ፣ አሁን እመለሳለሁ። አት እሺ መጣሁ። የት ነው የሚሄዱት? እነሱን እርሻቸው። እኔ የምልሽ ሚኒሻ፣ ዛሬ ምን እግር ጣለሽ? የአንዷን ጓደኛዬን ቤተሰብ ፍቅር ሳይ በቃ በጣም ነው የተሰማኝ። የእኔ ህይወት ከእነሱ ጋር ምንም እንደማይገጥም ገባኝ። ሳስበው እውነተኛ ቤተሰቦቼ እናንተ ናችሁ ብለንሽ ነበር እኮ ሚሚዬ። እንኳንም መጣሽ። ታዲያ አንድ ዘፈን ጀባቤና በደስታ ወዲም ብለው ያው ወዲያም ባረገው አይሞላ ከቀን ወደ ቀን ይከራል እንጂ አይላላ። ይቀለኝ ብዬ ጭንቄን ብናገር ይሉኛል። ይህን ቁመና መንዝሪውና ይነጋል። ጨለማን ብርሃን እንጂ ጨለማ አይገልጠው፣ ክፉን ቀን ብርታት እንጂ ምን ሊያሸንፈው እንደኔ ለታገሰ አይቀርም ማለፉ ይሄ ነው ሌላ አይደለም የንጋት ቁልፉ በይነጋል የተናወጠው ይረጋል ስም ብለህ ትመሰጣለህ እንዲ አንተ